آه خيرا آه خيرا جزاك الله حفظك الله زادك الله علما وحرصا وعمل صالح يا ذا الجلال والإكرام ومن آياته إلى خير ومن آياته كالله سبحانه وتعالى تأمرات معكل ناو على كالله ጥበብ መገለጫ ልዕልና መገለጫ ከሱ ብቸኛ ጌትነት መገለጫ የሰማይ የምድሩ ንግስና ሁሉ የሱ ብቻ ለመሆኑ መገለጫ ያለበት ይላል። ወሚናያት ይሄ አንተ ተራል አርض አንተ የሰው ልጅ ማየትህ ነው ይላል። አንተ ተራል አርض ኻሺዓተ አንተ የሰው ልጅ ሆይ ወይንም ሙኻጠቡ ነቢ ስ ሰለም ከዛንም ከሳቸው በኋላ ያሉ ሰዎች ሊካተቱ ይችላሉ ወሚን አያቲሂ አነከ ተራል አርض አንተ ምድርን ማየትህ ነው ኻሺአተን ኻሺአተን ማለት በጥሬ ትርጉሙ ኻሺዕ ፈሪ ማለት ነበረ ዝቅ ያለ እዚህ ቦታ ላይ ኻሺአተን ያቢሰተን ማለት ነው ደረቅ ምድረ በዳ ሆና በሷ ላይ ምንም በቃይ የሌለ ሆና ምድር ማየትህ ነው ይላል። ስለዚህ ደረቅ ምድረ በዳ የሚንቀሳቀስ ነገር የሌለበት ሆና ቆይታ ፈኢዛ አንዘልና ይላል። ፈኢዛ አንዘልና ባወረድን ጊዜ አለይሃ በሷ ላይ አልማአ ውሃን ይላል። አልማ ውሃን ከሰማይ የሚወርደውን ዝናብ ኢህተዘት ምድር ትላወሳለች። ኢህተዘት ማለት ተሐረከት ከስር መሬትን እየሰነጠቀ መሬትን እየሰነጠቀ ይወጣል። ኢህተዘት አለ። ኢህተዘት ወረበት ይላል። ኢህተዘት ማለት ተሐረከት ቡቃያው በቅሎ አሽቶ ንፋስ መጥቶ ወደ ቀኝ ወደ ግራ ዘመም ዘመም ሲያደርገው ምድር ተላወሰች፣ ህያው ሆነች፣ ረሃብ ጠፋ ይባላል። ወረበት አለ ትወፍራለች። ምድር ውሃን ትጠጣ ትጠጣና ትወፍራለች። ስለዚህ ሁሉ ነገር ይበቅላል። የሚገርሙ ይወፍራል ውሃ ሲጠጣ። ረበት ማለት ይሄ ነው። ኢንተፈኸት ትወፍራለች፣ ታብጣለች። ከዛን ወላሂ ሰሞኑን እኔ ያለሁበት ቦታ እየዘነበ እና ከስር የተለያዩ ፍሬዎች ልክ እንደ አሸን ይፈሉ ጀመረ። እንደ የት ነበሩ እነኚህ ያስብላል። لا إله إلا الله መሬቱን እየሰነጠቀ ይወጣል everything። ከዛ እዚህ ቦታ ላይ አንድ በቁል ይበቅላል ተብሎ አይታሰብም። ገና ለገና ዳመናው ሲደምን መብቀል ይጀምራል። አጅብ ነው። ኢነለዚ አህያሃ ያ ምድርን ሙት ከነበረችበት ቀይሮ ህያው ያደረጋት አህያሃ ማለት ህያው ያደረጋት ለሙህይል መውታ ሙታንንም ቀስቃሽ ሙታንንም ህያው አድራጊ ነው ይላል። ኢነሁ እሱ እነሆ እሱ አላ ኩል ሸይን ቀዲር አላ ኩል ሸይን በማናቸውም ነገር ላይ ማለት ነው ኩሉ የምትለው ነገር ነኪራ ላይ ነኪራ ማለት አል የሌለው ነገር ላይ ከተጠጋች ኢዛ ኡዲፈት ኩሉ ኢላ ነኪረቲን ቱፊዱል ዑሙም ይባላል ሁሉን ነገር ትጠቀልላለች ከቀውሊካ ኩሉ ቢድዓቲን ضلالة ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች كل نفس ያለው كل نفس كل نفس ال የለውም። ስለዚህ كل የምትለዋ ቃል نكرة ይባላል። ال የሌለው ቃል ላይ ተደርባ ከመጣች ቱፊዱ العموم ነገሮችን ሁሉ ትጠቀልላለች። ይሄ قاعدة ነው። ስለዚህ ኢነሁ አላ ኩሊ ሸይኢን ቀዲሩን ቻይ ነው። እሱ በማናቸውም ነገር ላይ ቻይ ነው አላህ ጀለ ወዐላ። ቀጥሎ ኢነ ለዚነ ዩልሒዱነ ፊ አያቲና ላ የኽፈውነ ዐለይና أفمن يلقى في النار خير أم من يأتي آمنا يوم القيامة اعملوا ما شئتم إنه بما تعملون بصير ይቺን አያት ጠይቃችኋለሁ ይቺን አያት ጠይቃችኋለሁ ጠይቃችኋለሁ ማለት መቼም የገራገር ኡስታዝ ባህሪ ነው ልበልና እኔ ገራገር ልሁን አልሁን አላውቀውም። ለማንኛውም እችን ጠይቃችኋለሁ። ኢነ ለዚነ እነኛ ዩልሒዱነ ፊ አያቲና በአንቀጾቻችን ውስጥ የሚዘነበሉ ዩልሒዱን ማለት የሚሉና ኢለል ባጢል አንቀጾቹ የሚነግሩትን ነገር ጥለው ወደ ሌላ የሚዘነበሉ ማለት ነው። ኢነ ለዚነ ዩልሂዱን የሚሉን ማለት ነው። ማለ የሚሉ አዘነበለ ተዘነበለ። እነኛ ዩልሂዱነ ፊ አያቲና በአንቀጾቻችን ውስጥ የሚዘነበሉ አንቀጾቹ ከሚያስተላልፉት መልእክት የሚወጡ ማለት ነው። ላ የኽፈውነ አለይና በእኛ ላይ አይደበቁም ይላል። ላ የኽፈውነ አለይና በእኛ ላይ አይደበቁም። ማን ከአላህ ይደበቃል? ላ የኽፈውነ አለይና በእኛ ላይ አይደበቁም ይላል። በእኛ ላይ የሚለው አላህ ራሱን ሲያከብር ነው። ኸይር ከዛን አፈመን ዩልቃ ፊናሪ ለመሆኑ አፈመን ዩልቃ ፊናር ያ እርሱ በእሳት ውስጥ የሚወረወረው ነው ኸይሩን የሚሻለው አመን አሚነን የውመል ቂያማ ወይስ በቅያማ እለት በፍርድ እለት አሚነን ጸጥተኛ ሆኖ የሚረብሸው የሌለ ማለት ነው። አሚነን ማለት ጸጥተኛ ወይንም ሰላማዊ፣ ጸጥተኛ ሰላማዊ ዩልሂዱነ የሚዘነበሉ ከአንቀጹ መልእክት ውጭ لا يخفون علينا أفمن يلقى في النار لمهون በእሳት ውስጥ የሚወረወረው ነው ኸይሩን የሚሻለው አመን ያእቲ አሚንህን የውመል ቂያማ ወይስ በፍርድ ዕለት ጸጥተኛ ወይንም ሰላማዊ ሆኖ አላህ የሚመጣው ነው የቱ ነው የሚሻለው አላፊት ሲቀርብ ያዙት፣ ወደ እሳት ወርውሩት የሚባለው ነው ወይስ ሰላማዊ ጸጥተኛ ድንጋጤ የሌለበት እ የሚረብሸው ነገር የሌለበት ሆኖ የሚመጣው የቱ ነው የሚሻለዋል አለ። ከዛን ኢዕመሉ ማሽእቱም የፈለጋችሁትን ስሩ አለ። ፈቃድ አይደለም ይሄ የፈለጋችሁትን ስሩ አለ። ኢዕመሉ ማሽእቱም የፈለጋችሁትን ስሩ፣ ግድ የለም ማለት ነው። ኢነሁ ቢማ ተዕመሉነ በሲር እነሆ እርሱ ኢነሁ እነሆ እርሱ ቢማ ተዕመሉነ በምትሰሩት ነገር በሲሩን ተመልካች ነው። በሲሩን ተመልካች ነው። የፈለጋችሁትን ስሩ፣ ከአላህ አትሸሸጉም፣ ካላ አትደበቁም። እችን ታዲያ ኢንሻአላህ ትንሽ ቆይተን ያው የፔጁ መደምደሚያ ጋር እንጠያየቃለን። ኸይር እቺ የመጀመሪያዋ ነች። ኢነ ለዚነ ከፈሩ እነኛ የካዱ بالذكر بالذكر إن الذين كفروا بالذكر እነኛ بالذكر አለ በተግሳጹ በምክሩ ቁርአን ማለት ነው። ቁርአን ذكر ተብሏል። ቁርአን ተብሏል። فرقان ተብሏል፣ الكتاب ተብሏል። ይሄ ከቁርአን ስሞች መካከል ነው። إن الذين كفروا بالذكر እነኛ بالذكر አለ በተግሳጹ በምክሩ በመጻፉ በቁርአኑ የካዱ ለማ جاءهم በመጣቸው ጊዜ وإنه እነሆ እርሱ لكتاب عزيز ለኪታቡን አዚዙን እሱ አዚዙን አለ የላቀ ማለት ነው እዚህ ላይ አዚዝ ሌላ ቦታ ውድ ማለት ነው ሌላ ቦታ አሸናፊ ማለት ነው እዚህ ደግሞ የላቀ ወኢነሁ ለኪታቡን አዚዝ ብጤው የማይገኝለት የላቀ መጽሐፍ ነው እርሱ አለ ላ ያእቲህ ልባጢሉ ውሸት አይመጣውም ላያእቲህ አይመጣውም አይቀላቀልበትም አልባጢሉ ውሸት ሚን በይን የደይህ ከበስተፊቱ ካለው ነገር ከቁርአን በፊት ከተፈበረኩ ከተቀጣጠፉ የአላህ ቃል ናቸው ተብለው ከተከተቡ ነገሮች ሳይሆኑ ማለት ነው አይመጣውም ማለት ላ ያእቲሂል ባጢሉ ሚን በይኒ የደይህ ወላ ሚን ኸልፊሂ ከበስተጀርባውም አይመጣውም ማለት ቁርአን ወርዶ ተከተመ አይጨመርበትም። አላህ እሱን ለመጠበቅ ቃል ገባል። ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፍظን እኛ ምክሩን ቁርአንን አወረድነው እኛው እንጠብቀዋለን ይላል። አንደኛ በልብ ይጠብቀዋል አላህ ፍሰት ፓኪስታን ብቻ ሰባት ሚሊዮን ሐፊዝ አለ single country ማለት ነው ስንትና ስንት ሚሊዮን ሐፊዝ አለ በምድር ላይ ትንሽ እንኳ ትርደፍ ብትል የሚመልስ አይቻልም አይቻልም መጨመር በፍጹም ተንዚሉን የተወረደ ነው ሚን ሐኪምን ጥበበኛ ከሆነው አላህ ዘንድ ሐኪም ጥበበኛ ከሆነው አላህ ዘንድ ሐሚድ ምስጉን ከሆነው አላህ ዘንድ ስራው ሁሉ ምስጉን ነው አላህ የሚመሰገን ተንዚሉ ሚን ሐኪሚን ሐሚድን አለ ታዲያ ነብዩን ሰለላሁ ዐለይሂ ወሰለም ይሄ ውሸታም ወሽካታ ቀጣፊ ባለቅኔ፣ ገጣሚ፣ ጠንቋይ ምን ያላ ያላሏቸው ነገር አለ? እዩ ማዩ ቃሉ ለክ ለአንተ አይባልም ኢላ ما قد قيل للرسل من قبلك ካንተ በፊት ላሉ መልእክተኞች የተባለው للرسل አለ። رسل ማለት رسول የሚለው ቃል plural ነው። ما يقال لك ለአንተ አይባልም ኢላ ማ ቀድ ቂላ ሊሩሱል ሚን ቀብሊክ ከአንተ በፊት ላሉ መልእክተኞች የተባለው አይነት እንጂ ሳሌሕ ተልኳል፣ ተሰድቧል። ሙሳም እንደዚሁ ደጋሚ ባለቅኔ፣ ሁድም እንደዚሁ ኢብራሂምም፣ ያ አላህ ሹዓይብም ስንትና ስንት ነቢይ መልእክተኛ ልክ ነቢዩ ስ ሰለም እንደተባሉት ተብሏል። እንደውም አላህ አተዋሰው ቢሂ ይላል። ኦኬ አደራ ተባባሉ እንዴ ቃላቸው መመሳሰሉ በልሁም ቀውሙን ጣሆናል እነኚህ ድንበር ዘለል tyrant የሆኑ ህዝቦች ስለሆኑ ነው ድንበር ዘለል ስለሆኑ ህግ የማይገዛቸው ያ ነው የሚያመሳስላቸው ክህደት إن ربك እነሆ ጌታ ለዙ መግፊረቲን እነሆ እሱ የምህረት ባልተቤት ነው። አሁንም ከተመለሱ ይምራቸዋል አላህ። እምቢ ካሉና ችክ ካሉ ከቀጠሉበት ግን وذو عقاب أليم وذو عقاب عقاب ቅጣት ማለት ነው። punishment torment وذو عقاب أليم የአሳማሚ ቅጣት ባልተቤትም ነው። የአሳማሚ ቅጣት ባልተቤትም ነው አላህ ወለው ጀዐልናሁ አሁን ቁርአኑ በአረብኛ ሆኖ አላህ ነብይን ሲልክ ኢላ ቢሊሳን ቀውሚሂ በህዝቦቹ አንደበት ቋንቋ እንጂ አላኩም ይላል አላህ። ግን ቁርአን ለምን በአረብኛ ሆነ ይባላል? በአረብኛ ሆኖ ያልተቀበሉት በሚገባቸው ቋንቋ በሌላ ቋንቋ ቢሆንማ ምን ሊሉ ነው? እስኪ ሊሉ የሚችሉትን አላህ ይነግረናል። ወለው ጀዐልናሁ ይሄንን ቁርአን ብናደርገው ኖሮ ቁርአንን ቁርአን ማለት ተነባቢ የሚነበብ መጽሐፍ ብናደርገው አዕጀሚየን አለ። አዕጀሚየን ማለት በባዕድ ቋንቋ የተጻፈ ማለት ነው። አጀሚ ይባላል። አጀም ማለት በባዕድ ቋንቋ ለአረብ ባዕድ የሆነ ማንኛውም ቋንቋ እንግሊዘኛ ይሁን ፈረንሳይኛ ይሁን ህንድኛ ይሁን ምንም ይሁን እንደዛ አርገን ብናወርደው ለቃሉ ይሉ ነበር አለ። ለውላ ፉሲለት አያቱ አልገባንም። ለውላ ፉሲለት ይህቺ ነች ቃሏ ሱረቱ ፉሲለት ለውላ ፉሲለት አያቱሁ ለምን አንቀጾቹ አልተብራሩም አልገባንም እኛ ይላል አልገባንም ደግሞ ደግሞ አጀሚዩን ወአረቢ መልክቱ ባዕዳዊ የባዕድ ቋንቋ ወአረቢ ነብዩ አረባዊ አረብ ምን ማለት ነው ይሄ ይሉ ነበራል ቁል ብለህ በል ሁወ እርሱ ቁርአኑ ሊለዚነ አመኑ ለነኛ ላመኑት ሰዎች ሁደን መመሪያ ነው ወሽፋኡን ሁደን ወሽፋኡን መመሪያ ነው ሽፋ ነው ይላል ሽፋ ማለት መድሃኒት ነው ልብ ውስጥ ላለ በሽታ የኒፋቅ በሽታ የድንቁርና በሽታ ጥርቅርቅ አድርጎ ያወጣዋል። ወለዚነ ላ ዩእሚኑና እነኛ የማያምኑ ከሃዲዎች ግን ፊ አዛኒህም ወቅሩን በጆሮቻቸው ውስጥ ችንካር አለ ይላል። በጆሮቻቸው ውስጥ ችንካር አለ። ወሁወ አለይህም አማ እርሱ ቁርአኑ በእነርሱ ላይ ስውር ነው ይላል። ስውር ነው አዝሃር ዩኒቨርሲቲ ስማቸውን ቀይረው ሰባት ስምንት አመት የሚማሩ አይሁዶች አሉ። የሚማሩት ግን ኢስላምን ለማጥቃት ሙስሊሞችን ለማጥቃት በሚል ኒያ ስለሆነ ጥመት ጨምሮ ይወጣሉ። የኔ advisor አለ። የኔ advisor linguistics ሳጠና አሜሪካዊ አይሁድ ነው፣ ፕሮፌሰር ነው። ፕሮፖዛሌን እንዲያስተካክልልኝ እቤቱ ቀጠረኝና ሄድኩኝ ቤቱ። والله በአላህ ምላለው ቤቱ ሲሄድ تفسير الجلالين አገኘሁኝ። የቁርአን ተፍሲር تفسير الجلالين በጣም የደነገጥኩት አይሁድ ነው አሜሪካዊ አይሁድ ሲል ይሄ ምንድነው? ይሄ ምን ይሰራል ካንተ ቤት ስለው የዛሬ 50 አመት በቴል አቪቭ ዩኒቨርሲቲ ነው የተማርነው ተፍሲር አለ። ላ ሐውላ ወላ ቁወተ ኢላ ቢላህ የዛሬ 50 አመት በቴል አቪቭ ዩኒቨርሲቲ ተፍሲር ተማርን አለ። አይሁድ ነው የሆነ መጽሐፍ እየጻፈ ነበረ። የሚጽፈው መጽሐፍ <laughs> አጌንስት ኢስላም የሆነ መጽሐፍ ይጽፋል። እድሉ ስላልነበረን እኛ ተሳስተሃል፣ እንዲህ አይደለም ብለን ከማስተካከል ውጭ ሌላ እድል አልነበረን። والله በጣም ነው የዛሬ 50 አመት በቴል ዩኒቨርሲቲ ነው የተማርነው ተፍሲር سبحان الله። زين ምን ትላላችሁ? بالله عليكم አይገርምም? እና ይሄንን ነው አላህ የሚለው والذين لا يؤمنون እነኛ ማያምኑ ሰዎች في አዛኒሂም ወቅሩን በጆሮቻቸው ላይ ችንካር አለ። ወሁወ አለይሂም አማ እሱ ቁርአኑ በእነርሱ ላይ ስውር ነው ይላል። አይረዱትም። ኡላኢከ እነኛ ዩናደውነ አይ ከመ ዩናደውነ እንደሚጠሩ አይነት ሰዎች ናቸው ይላል። ወይንም እንደሚጠሩ ሰዎች አይነት ናቸው ይላል። እንዴት እንደሚጠሩ ሚን መካኒን በዒድ ከሩቅ ቦታ ገጠር ላይ እገሌ ገሌ ገሌ ው ይባላል። ከዛ የሰማው ሰውዬ እዛ ይላል። ከዛ በኋላ እንዲህ እንዲህ እንዲህ እንዲህ እንዲህ እንዲህ ተብሏል። መልእክቱ በትክክል አይገባውም ወይ የሆነ ጭራሴ እንደዚህ ነው የሚገባው እና ኡላኢከ ዩናደውነ አይ ከመ ዩናደውነ ሚን መካኒን በዒድ አለ ከሩቅ ስፍራ እንደሚጠሩ አይነት ሰዎች ናቸው። ሱብሃንአላህ اللهم افتح قلوبنا لفهم القرآن يا رب ولقد آتينا موسى ወለቀድ አተይና ሙሳ ልኪታበ በእርግጥ ሙሳን መጽሐፍ ሰጠነው ይላል። ሙሳ የተሰጡት መጽሐፍ ተውራት ይባላል። ፈክቱሊፈ ፊህ በውስጡም ሰዎች ተናጉ፣ ተጣረሱ፣ ተለያዩ። ወለውላ ከሊመቱን ሰበቀት ሚን ረቢክ ከጌታ በኩል የተላለፈች ቃል ባልነበረች አለ። ምን አይነት ቃል? ከአላህ ዘንድ የተላለፈው ቃል ቅጣት፣ ግምገማ የቂያማ እለት ነው የሚፈጸመው የሚሆነው። ፍርድ ፈሪቁን ፊል ጀና ወፈሪቁን ፊ የሚባልበት ይቅያ ማለት ነው። ያ ባያልፍ ኖሮ ኖሮ ለቁድየ በይነሁም በመካከላቸው ዛሬውኑ ይፈረድ ነበር። ልዩነቱ በክህደትና በእምነት መካከል ስለነበር ወኢነሁም እነርሱ የካዱት ለፊ ሸክ ሚንሁ ለፊ ሸክ ሚንሁ ከርሱ በጥርጣሬ ውስጥ ናቸው። ሙሪቢን አለ አወዛጋቢ በሆነ ጥርጣሬ ሙሪብ ለፊሸክን ሙሪብ አለ አወዛጋቢ በሆነ ጥርጣሬ ውስጥ ናቸው። አወዛጋቢ በሆነ ጥርጣሬ ውስጥ ናቸው። خير من عمل صالحا على መልካም ስራ የሰራ ፈሊነፍሲ ለራሱ ነው። ብንሰግድ ለራሳችን ብንጾም ለራሳችን ዘካ ብንሰጥ ለራሳችን ሰደቃ ብናደርግ ለራሳችን ነው፣ ይመዘገብልናል። ወመን አሳአ መጥፎ ስራ የሰራ የዋሸ የሰረቀ የገደለ ሰዎችን ያጋጨ ያጣላ መጥፎ ስራ የሰራ ፈአለይሃ በራሷ በነፍሱ ላይ ነው ጉዳቱ። አረ እንኳን አፍራ እዚህ ዱንያ ላይ ጥሩ የሚሰሩ ሰዎች የተከበሩ ናቸው። በሰዎች መካከል የተከበሩ ነፍሳቸው ጥሩ ነገር ተነግራቸዋለች። መረጋጋት አላቸው። ሰዎች የማያውቁት ደስታ፣ ሰዓዳ አላቸው። ከዚህ ኢብኑ ልቀይም አልጀውፍያ ኢነ ፊል አርዲ ጀነተን ይላሉ። ምድር ላይ ራሱ ጀነት አለ። ምድር ያለችውን ጀነት ያልገባ አኺራ ያለችዋን ጀነት አያገኝም ማለት ምንድነች እሷ? አላህን በመታዘዝ ኸይር ነገር በመስራት የምትገኘው ጡማእኔናና ሰዓዳ ደስታ፣ የልብ ደስታ ያችን እዚህ ካላገኘ አያገኝም። እውነት ነው። ስለዚህ እየታሰሩ እየተሰደዱ እየተራቡ እኛ ያለንበትን ደስታ ቢያውቁ ኖሮ ለጃደሉና አለይሃ ቢስዩፍ በሰይፍ ይዋጉን ነበረ ይላሉ ሱብሃንአላህ ሼኹ ልእስላም ኢብኑ ተይሚያ ረሒመሁላህ ኢነ ሰዓደቲ የኔ ደስታ ልቤ ውስጥ ነው ያለው ጠላቶቼ ከልቤ ውስጥ ሊመነጥፏት አይችሉም ቢያስሩኝ ፈሁ ኸልወቱን ሊ ማንም ሳይረብሽኝ አላህን የምዘክርበት ነው ይላሉ። ከሀገር ቢያባርሩኝ ፈሁዋ ሊ ሰያህ ሰያሃ ማለት ጉብኝት ነው፣ ቱሪዝም ነው ለኔ سيروا في الأرض فانظروا በምድር ላይ ተጓዙና አላህ እንዴት ፍጥረትን እንደጀመረ እንደሰራ ተመልከቱ ይላል። ጉብኝት ነው። ወይም ከተሉ ሊፋን ሸሂድ ቢገሉኝ ደግሞ ሸሂድ ነኝ እኔ በመጀመሪያዋ ጠብታ በመጀመሪያዋ ጠብታ ይህ በመጀመሪያው የደም ጠብታ ምድር ላይ የሰራ ወንጀል ሁሉ ይታበስለታል። ሱብሃንአላህ ወመን አሳ ፈአለይሃ ወማ ረቡከ ጌታህም አይደል ቢዘላሚን በዳይ አይደለም ሊልዓቢድ ለባሮች አቢድ ጀምዕ ነው አብድ ነው አንዱ አቢድ አላህ ጌታህ ለባሮች በዳይ አይደለም ስለዚህ ይችን ማያ ጠይቃችኋለሁ እሺ መን አሚለ ሳሊሐንን ተጠይቃችኋለሁ ሁለተኛ ማለት ነው ኸይር ኢለይህ ዩረዱ ወደ ወደ አላህ ነው የሚመለሰው። ዒልሙ ሰዓቲ የሰዓቲቷ እውቀት ቅያማ መች ነው የምትቆመው? እውቀቱ ወደ አላህ ነው የሚመለሰው። ማንም አያውቅም። ጅብሪልም አለይሂ ሰላም ወደ ነቢ ስ ሰለም መጥቶ አክብርኒ አኒል ኢስላም ስለ ኢስላም ንገረኝ፣ አክብርኒ አኒል ኢማን ስለ ኢማን ንገረኝ፣ አክብርኒ አኒል ኢሕሳን ስለ ኢሕሳን ነገረኝ ነገሩት። ሰደቅታ ይላቸዋል ሲጨርሱ አክብርኒ አን ሰዓ ስለ ሰዓቲቱ መቼ ነው የምትሆነው ንገረኝ ቃል ይሄን የነብዩ ሰለላሁ ዐለይሂ ወሰለም መል መስኡሉ አንሃ ቢአዕለመ ሚን ሳኢል ተጠያቂው ከጠያቂው በላይ የሚያውቀው ነገር የለም ጠያቂውም ተጠያቂውም በዚህ ጉዳይ ሁሉም እኩል ነው ባለማወቅ አላህ ዘንድ ያለው እውቀቱ ወማ ተኽሩጁ ሚን ሰመራቲን ከፍራፍሬ እምትወጣ የለችም ሚን አክማሚሃ ከሽፋኗ ይላል አክማም ሽፋን ነው ስንዴ ገብስ ከሆነ እብቅ ከሽፋኑ ከገለፈፉ የምትወጣ ፍሬ የለችም ወማ ተሕሚሉ ሚን ኡንሳ ከሴትም እምታረግዝ የለችም ወላ ተضዑ የምትወልድም የለችም ኢላ ቢዕልሚሂ በአላህ እውቀት ቢሆን እንጂ ወየውመ ዩናዲህም አላህ ፍጡራንን ሁሉ በሚጣራበት ዕለት አይነ ሹረካኢ እናንተ ለእኔ አጋሮች ያደረጋችኋቸው የታሉ ሲል ካሉ ይላሉ ያኔ እውነት ግልጥልጥ ስለሚል አዘናከ ይ አዕለምናከ ጌታችን ወይ አሳወቅንህ፣ ጌታችን ወይ ይኸው ከኛ ስማ አሳወቅንህ ማለት ነው። አዘናከ አሳወቅንህ ማሚና ሚን ሸሂድ ከኛ መካከል አንድም አንተ ስልጣን የሚጋራህ አለ ብሎ ሸሂድ መሰካሪ የለም። ከኛ መካከል ማንም ለአንተ ስልጣን ስልጣንህን የሚጋራ ሸሪክ አለ ብሎ የሚመሰክር ማንም የለም ይላሉ ያን ቀን። ዱንያ ላይ ግን አላህ እንደውም ቂያማ እየቀረበ ሲሄድ ህዝቦቼ ቀብር ወደ ማምለክ ይመለሳሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከህዝቦቼ መካከል ተመልሰው ቀብር የሚያመልኩ ሰዎች እስኪገኙ ቂያማት ቆም አሁን የተጀመረው አይነት ይመስላል። ስለዚህ ድሬ ሸኽ ሁሴን 250 ሺህ ዶላር ነው ተመድቦለት የነበረው 250 ሺህ ዶላር ወደዛ የሚወስድ መንገድ እንዲታደስ መብራት እንዲገባ ወደ ወሎ ወደ ደሴ ሳትደርሱ ወደ ደዌ መሄጃ በበስተቀኝ በኩል ኮምቦልቻ ሳይደረስ ወደዛ መግቢያ አለና ስለዚህ እዛ የገታ ሸህ የሚሉት አለ ወደዛም ደግሞ መንገድ ተጠርጎ እንትን አለ ሰዎች ሄደው ቀብር እንዳመልኩ ጀማ ንጉስ አለ ትግራይ ውስጥ እንደዚሁ ማለት ነው አባደር ይባላል ቃጥባሪ ይባላል በየቦታው በቃ ለየት ባለ መልኩ ሸኾቻችን የሰሩት ገድል ይባልና ሰውን ወደ ገደል ይመሩታል ለሐራ የሞተ ሰው ከኛ ነው የሚጠብቀው ከኛ ይጠብቃል ዱአ አድርጉለት ሱብሃንአላህ እና የሐጂ ወሌ እህት አሉ። ሐጂ ወሌ ረህመቱላህ አለይ እህታቸው አሉ። እሳቸውም ወደ አኽራ ሄደዋል። አሁን ደራ የሚባል ቦታ ይሄዳሉ። ቦታውን ሄጄ ነው ያቸዋለሁ። እዛ ቦታ ላይ አጆሌ በሄዱ ቁጥር እዛ የሚሰራውን ደሬህ እያፈረሱ ይመጣሉ አላህን ፍሩ እያሉ እዛ ያሉ ሰዎች ደግሞ የእሳቸው አባት ሻህ አህመድ ይባላሉ ሻህ አህመድ ዑመር እሳቸው ቀብር ላይ ዝናብ ዘነበ ከተባለ በላ የሚወርድባቸው ይመስላቸዋል እንዴት በእሳቸው ላይ ዝናብ ይዘንባል ብለው ወዲያው ደሬህ ይሰራሉ ቤት ይሰራሉ ቀብሩ በሙሉ ዝናብ እየዘነበበት አይደለም እና እሳቸው ያፈርሳሉ መልሶ አዲስ አበባ ሲመጡ እነኛ ይሰራሉ ከዛ በኋላ ጣህረት እኚህ እህታቸው አመም አድርጓቸዋል ያው እድሜያቸውም ገፋ ስላለ ከዛ በኋላ እዛ ሄደው ለዚያራ እረ ትንሽ አመም አመም ያደርገኛል ብለው ሲያወሩ አንዱ ተነሳና እንደው እኮ የሚገርም ነው አባትሽ አሉ አይደለም እንዴ ስንት ሀጃ እያወጡ ላንቺ ለልጃቸው እ ሀጃዋን የማያወጡ ይመስልሻል ወይ አባትሽን ተለምኝም ወይ <laughs> ይሏቸዋል ይሄን ጊዜ ምን ካንተ አንተ አልሳቸው ሞተዋል እሳቸው ከኔ ከልጃቸው ዱዓ ይፈልጋሉ አወለዱ ሳሊሁን የድዑ ለውን የተባለ እኔ እሳቸውን እለምናለሁ እሳቸው ከኔ ዱዓ ይፈልጋሉ ይሄ ሀጆሌ ረህመቱላህ አለይ እህቶቻቸውን ሰብስበው በደንብ አድርገው ተውሂድን አስተምረዋቸዋል።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 بما تعملون بصير ይችን እጠይቃችኋለሁ ብያለሁ ያላ ይችን ወደ አማርኛ መልሱልኝ أعوذ بالله من الشيطان الرجيم إن الذين يلحدون في آياتنا لا يخفون علينا فمن يلقى في النار خير أم من يأتي آمنا يوم القيامة اعملوا ما شئتم إنه بما تعملون بصير صدق الله العظيم إن الذين يلحدون في آياتنا إن الذين إن إياه يميا زنبلوت يمين ملسوت أيتون دراي شلا يميلوت ሰምተው እንዳልሰማም ችላ የሚሉት ፊ አያትና በተአምሮቻችን ላይ በአያቶቻችን ላይ ደርሷቸው ሲያበቃ አንብበውት አይተውት አስተውለውት ተፈኩር አድርገውበት መልሰው ደግሞ አይቶ እንዳላየ ነገር ያላህን ተአምር ለመካድ ብለው የሚያልፉት ክፍሎች እኮ ላ የኽፈውና አለይና እኛ ላይ አይደበቁብንም እናውቃለን። የልባቸውን የስራቸውን እንኳን የግልጹን የውስጣቸውንም እናውቃለን። ለመሆኑ አፈረሂቡና ፊናር ኸይር ወደ እሳት የሚወረወር የሚሻለው አመን የእትየ ምን አመን የእቲ አመነ የውም ልቅያማ አመን የእቲ አመነ የውም ልቅያማ የውም ልቅያማ በሰላም በጸጥታ ያለ ፍርሃቻ የሚመጣው ነው የሚሻለው ወይስ ወደ እሳት የሚወረወሩ ነው የሚሻለው? እኛ ዘረዘርን አስተማርን ካስተማርናቸው በኋላ ኢልሃድ ሆነዋል። ጀርባቸውን አቀብለዋል። ሰምቶ እንዳልሰማም ችላ ብለውታል። ታዲያ በዚህ ሰዓት በጥፋታቸው ምክንያት ወደ እሳት መወረወራቸው ነው የሚሻለው? የሚወረወሩ ሰዎች ናቸው የሚሻሉት ወይስ በጣም ባማረና አስተማማኝ በሆነ መንገድ ወደ ጀነት የሚገቡት ክፍሎች ናቸው የሚሻለው? እንግዲያውስ እናንተው ምረጡ። አመኑ ማሸቱም የፈለጋችሁትን ስሩ። ብትፈልጉ ወደ እሳት የሚወርደውን ሰበብ አዝገኙ፣ አለበለዚያ ደግሞ ወደ ጀነት አምነን ሆናችሁ የምትመጡበትን አካሄድ ምረጡ። ይሄ ዛቻ ነው። እኛ لا إكراه في الدين እንዳለው ነው እዛ ጋር ቀድ ቀድ በየነ ቀድ በየነ ኸይር ምን ሩሽዲ መጥፎና ጥሩን ዝርዝር መስረድተናል የፈለገውን ይከተል እንዳለው እዚህ ጋር ዛቻ ነው አላህ እንግዲህ እኛ ምንም በኋላ ዑዙር የለምና ዑዙር የለም እንደፈለጋችሁ ስሩ ብትፈልጉ የጀነቱን መንገድ ስሩ ብትፈልጉ የጀሃነሙን ስሩ እኛ ማለ ግልጽ አድርገን አብራርተናል ነው ኢነሁ ቢማ ተዕመሉነ በሲር እሱ እኮ አላህ እኮ በሚሰሩት ስራ ላይ ሁሉ አይ ነው ተመልካች ነው ያየዋል ስውር ነገር لا يخفى عليه شيء في الأرض ولا في السماء صدق الله العظيم ما يكفر يا أستاذ والله أعلم ኸይራን ማሻአላህ ማሻአላህ ሊላሂ ደሩክ ወንድማችን ሰይፍ ማሻአላህ ከሚጠበቀው በላይ አብራርተኸዋል ከሚጠበቀው በላይ ኮሜንት አስተያየት ምንድነው አያቶችን ማስታረቅ ላይ ማሻአላህ 100% ማሻአላህ ማስታረቅ ማስታረቅ ማለት ማሳካት ላይ ማሻአላ ሰበቡን መናገር ከሌላ ቦታ ማምጣት ማሻአላ ቃላቶች ላይ ትኩረት አድርግ ቃላቶች ላይ ስለዚህ ቃላቶች ላይ ደርስ ላይ ቃላቶች ላይ ጀዛከላህ ቃላቶች ላይ አሁን ዩልሂዱነ የምትለዋን ምርጥ ብለህታል ዩልሂዱነ የሚዘነበሉ ማለት ባጢልን የሚፈልጉ ከሰሙ በኋላ ካዳመጡ በኋላ ሌላኛው አሚነን የምትለዋ አሚነ የምትለዋን ቃል ላይ ጸጥተኛ ሰላማዊ ስለዚህ ማሻአላ ማሻአላ እንትኖቹን እንትን ቃላቶች ላይ ልክ አሚነን ሲል ማለት ነው ጸጥተኛ ፋኢል ስለሆነ ፋኢል ስለሆነ ጸጥተኛ ሰላማዊ በተረፈ ሊላሂ ደርክ ሊላሂ ደርክ ማሻአላ ሊላሂ ደርክ ስለዚህ ከአንድ page ሁለት ጥያቄ ሳናወጣ የግድ ያችን page አናልፍም ብያለሁ። خير ሁለተኛው ጥያቄ من عمل صالحا فلنفسه ومن أساء فعليها وما ረቡከ ቢظላሚን ሊልዓቢድ ይላል። ይችንም ወደ አማርኛ የሚመልስልኝ بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم من عمل صالحا فلنفسه من عمل ليسرفه صالحا ترم ملكا من فلنفسه لا رأس لا نفسنا ومن أساء يعمل وين مدفون سرا يسرى فعليها أو من يسرى لا رأس لا نفسنا وما ربك ጌታቸው እኮ አይደለም ሊዘላሚን በዳይ ሊልዓቢድ ለባሮቹ በዳይ አይደለም። አብድ ለአንድ ነው፣ አቢድ ለብዙ ወላሁ አለም። አሰላሙ አለይኩም። እሺ፣ ብስሚላህ ራህማን ራሂም። ትንሽ لفظ ላይ መሰበር አለ እንጂ ምርጥ አርገን የመለስከው ምርጥ አርገን የመለስከው ወንድማችን፣ من عمل በላት عمل ነበር ያልከው عمل عمل يعمل ነው من عمل خير። من عمل ይሄ አንደኛው ኮመንት ነው ሁለተኛው لنفسه ና عليها عليها። لنفسه ና عليها preposition ኦቹን መለየት ነው መን አሚለ ሳሊሐን መልካም ስራ የሰራ ፈሊነፍሲሂ ለነፍሱ ለራሱ ነው ወመን አሳአ አሳአ ማለት ደግሞ ያጠፋ ያመጸ ፈአለይሃ በሷ ላይ ነው ለሱ ነው ሳይሆን በሷ ላይ ጥሩ ነገር ሲሆን ለሱ ነው ይባላል መጥፎ ነገር ከሆነ ደግሞ በራሱ ላይ ነው ይባላል ስለዚህ በራሱ ላይ መሰከረለትና መሰከረበት መቼም ይለያያል መሰከረለት positive ነው መሰከረበት ደግሞ negative ነው ስለዚህ عليها ይላል ዲስ ፎር ኔጌቲቭ من عمل صالحا فلنفسه ومن أساء فعليها وما ربك ጌታህም አይደለም ረቡከ ጌታህም አይደለም ቢዘላሚን በዳይ አይደለም ሊልዓቢድ ለባሮች በዳይ አይደለም አብድ ሲንጉላር ነው አቢድ ፕሉራል ነው ያልከውን አደንቃለሁ ጀዛከላህ ጀዛከላህ ማሻ أعوذ بالله من الشيطان الرجيم لا يسأم الإنسان من دعاء الخير وإن مسه الشر فيئوس قنوط ولئن أذقناه رحمة منا من بعد ضراء مسته ليقولن هذا لي ليقولن هذا لي وما أظن الساعة قائمة ولئن رجعت إلى ربي ولئن رجعت إلى ربي إن لي عنده للحسنى فلننبئن الذين كفروا بما عملوا ولنذيقنهم من عذاب غليظ وإذا أنعمنا على الإنسان أعرض ونأى بجانبه وإذا مسه الشر فذو دعاء عريض قل أرأيتم إن كان من عند الله ثم كفرتم به ثم كفرتم به من أضل ممن هو في شقاق بعيد سنريهم آياتنا في الآفاق وفي أنفسهم وفي أنفسهم حتى يتبين لهم أنه الحق أولم يكف بربك أنه على كل شيء شهيد ألا إنهم في مرية من لقاء ربهم ألا إنه بكل شيء محيط آه آه بسم الله الرحمن الرحيم آه لا يسأم الإنسان من دعاء الخير سئم تصفى قرة أمارتنا سئم يسأم ላየስአሙል ኢንሳኑ የሰው ልጅ አይሰለችም አይታክትም አይሰለችም አይታክትም ሚን ዱዓኢል ኸይሪ መልካም ነገርን ከመጠየቅ ዱዓ እዚህ ላይ መጠየቅ ነው ሚን ዱዓኢል ኸይሪ መልካም ነገርን ከመጠየቅ ገንዘብን ነው ኸይር የተባለው እዚህ ቦታ ላይ ገንዘብ ወይንም ሀብት ወይልስ ለምን ኢነሁ ሊሑብ ልኸይር ለሸዲድ እነሱ ዘንድ ባለው እምነት አላህ ሲያናግራቸው ነው። የሰው ልጅ ገንዘብን ከመጠየቅ አይታክትም፣ አይሰለችም። ወኢን መሰሁ ሸሩ ክፉ ነገር ሲነካው መሰሁ ክፉ ነገር ሲነካው ደግሞ ፈየኡሱን ተስፋ ቆራጭ ቀኑጡን ጨለምተኛ ነው አለ። ጭልም ይልበታል። የኢሰና ቀኒጣ አንድ ነው ትርጉሙ ግን ፈየኡሱን ተስፋ ቆራጭ ቀኑጡን ጨለምተኛ ይሆናል አለ። እዚህ ቦታ ላይ የኡት እና ቀኑጥ የሚለው ወዝኑን ማብራራት ፈልጋለሁ። ፎንሶቭ ከዚህ በፊት forms of emphasis ብዬ ማለት አንድ ነገር emphasis በሉት emphasis forms of emphasis አንድ ነገር ድካ የደረሰ ለመሆኑ ለመሆኑ ድካ የደረሰ ለመሆኑ መግለጫ አለ ወዝን አለው ይሄ የፈር ዒልም ነው። normal ሲሆን فاعل ነው የሚባለው። normal ሲሆን فاعل ነው። normal ሲሆን فاعل ነው። ዚስ ኢዝ normal فاعل ለምሳሌ غافر እንላለን። አሁን ዚስ ኢዝ normal አሁን አምስት ወዝኖች አሉ። አምስት ወዝኖች ድካ የደረሰ መሆኑን ይጠቁማል። አንደኛው አንደኛው ፈኡል ነው። አንደኛው فعول አንደኛው فعول ነው። እሺ እጠይቃችኋለሁ። ይሄን አንደኛው فعول ነው። فعول ማለት ለምሳሌ شاكر شكور ያኢስ የኡስ፣ ቃኒት ቀኑት፣ ጋፊር ገፉር። ይህ ሁሉ መቼም ሰጥቻለሁ። ድካ የደረሰ ማለት ነው። ሸኩር በጣም አመስጋኝ፣ ገፉር በጣም መሀሪ የኡስ ግካ የደረሰ ተስፋ ቆረች እንዲህ ማለት ነው ሁለተኛው ሁለተኛው ደግሞ ሁለተኛው ፈዒል ነው ሁለተኛው ፈዒል ፈዒል ነው ሁለተኛው ፈዒል ነው ይሄም ድካ የደረሰ ማለት ነው ፈዒል ፈዒል ከመጣ ለምሳሌ አሊም አዋቂ ነው ዓሊም በጣም አዋቂ ማለት ነው ሐሊም ታጋሽ ነው ሐሊም በጣም ታጋሽ ማለት ነው። ቃዲር ቻይ ነው። ቀዲር አላ ኩል ሸይ ቀዲር በጣም ቻይ ማለት ነው። ኸይር እሺ ሶስተኛው ሶስተኛው ሶስተኛው ፈአል ነው። ፈ ሶስተኛው ፈአል ነው። ፈአል ፈአል ሸርዳ አለበት። ፈአል ፈቃል ለምሳሌ ጋፊር ገፋር ዓሊም አላም ገፋር አላም አላሙል ጉዩብ አሁን ስጨርስ ጠይቃለሁ አሁን ስጨርስ እንድትመልሱልኝ ጠይቃለሁ ፈዓል ፈዓል ፈዓል ነው ገፋር ታኢብ አለ ደግሞ ተዋብ ቃኢል ቀዋል ቀዋል ገፋር ከዛብ አካል ሰማ ይሄ ነው ሳሚዕ ሰማ አኪል አቃል ሻሪብ ሸራብ ቃቲል ቀታል እንደዚህ ነው ትሉኝ ፋኢሉ የመጀመሪያ እንትን ነው ብያለሁ ኸይር ቀጥሎ ቀጥሎ አራተኛው አራተኛው አራተኛው አራት ሚፍ ሚፍ አል ነው ሚፍዓል ሚፍዓል በጣም እንትን ማለት ነው። ለምሳሌ ቃዲም ይባላል። መጀመሪያ የሚመጣ ነው። ሁሌ መጀመሪያ የሚሆን በጦር ሜዳ ለምሳሌ ሁሌ መጀመሪያ ሚቅዳም ይባላል። ሁዋ ሚቅዳም ፊ መይዳን ልሐርብ ሚቅዳም ፋቲሕ ከፋች ነው። ሁሌ የምንከፍትበት ቁልፍ ደግሞ ሚፍታህ ይባላል። مفتاح ይሄ قابس ይባላል። አቀጣጣይ ነው። የሆነ ሄደን ችቦ የምንለኩስበት የሆነ እንትን ይሰጣል። ስለዚህ مقباس ይባላል። ሄደን የምንለኩስበት ሶኬት አሁን مقباس ነው የሚባለው። ለምን ከዛ እንትን ሶኬት ይሄ ማለት ነው plug ኡ ሳይሆን የምንሰካበት ግድግዳ ላይ ያለው مقباس ይባላል። ለምን ሲሰካ ከዛ power ስለሚወሰድ ነው ሚቅባስ ይባላል። በጣም የሚወጋ ሚጣን ይባላል። ቢያንስ የቁልፊቱን ማለት ነው አስታውሱልኝ። ቢያንስ የቁልፊቱን አምስተኛ አምስተኛ ደግሞ ፈኢል ነው። ይሄ ደግሞ ፈኢል ነው። ፈኢል ፈኢል አሁን ለምሳሌ ይው ማሊክ ባለቤት ማለት ነው። መሊክ ማለት ደግሞ መሊክ ማሊክ ባለቤት ነው። መሊክ ይባላል። ባለቤትነቱ ሰፊ ሲሆን ንጉስ ያለው ነገር በጣም ብዙ ነው አይደል ይሄን ቃሊቅ ፈሪ ነው። ቀሊቅ ቀሊቅ ስናደርገው ከፍራ ቃሊቅ ነበር ቀሊቅ በጣም ይፈራ ፋሪህ ተደሳች ነው ፋሪህ እንዱ ፍንጥዝ ጥዝ ያለ ልቡ ሊፈነዳ የደረሰ ማለት ነው ለዚህ ነው አላህ አይወድም እዚህ ደረጃ ላይ ሲደርስ ደስታ ኢነላህ ላ ዩሂቡ ፈሪሂ فرح قلق ይሄ ነው ስለዚህ እስቲ እነኝን አምስቱን ዱብ የሚያደርግልኝ እስቲ ወዝኗን የመጀመሪያዋን እንትን ብሎ ለምሳሌ ይችን የሚልልኝ እንደው በረካ ይሁንና እሺ ፈዑል በሚለው አምጡ አምጡ ምሳሌ ይኸው ፈዑል ፈዑል በሚለው ምሳሌ ጻፉ text ጻፉልኝ ፈዑል በሚለው ፈዑል በሚለው ምሳሌ ጻፉ شكور ትክክል አልፈሻል ኡሙ شكور በጣም አመስጋኝ ማለት ነው ፈዑል ሸኩር ፈዑል ሸኩር ያላ ትክክል ሁለተኛ ሁለተኛ ስለዚህ ኖ ሁለተኛው فعول በሚለው ሁለተኛው ፈዒል በሚለው ፈዒል እሺ ፈዒል በሚለው كفور ም አዎ كفور ም ማለት ፈዒል በሚለው ደግሞ አምጡ ፈዒል ፈዑል ብለናል ፈዒል በሚለው አምጡ ፈዒል ጻፉ text ላይ ፈዒል ተባበሩና ጉድ ፈዒል እሺ ማን عليم አዎ فرح አይደለም فرح አይደለም عليم አዎ عليم በጣም አዋቂ ማለት ነው። ሌላ ሌላ ጻፍ ቀዲር ማሻአላ ነልቀል አሂባ ምን ነው ነልቀል አሂባ ስለዚህ ቀዲር ተደብቀሽ ተደብቀሽ ምርጥ ነገር ጻፍ ቀዲር አው በጣም ቻይ ማለት ነው። እሺ በጣም ቻይ ማለት ነው። እሺ ሶስት ሄደን አሁን ደግሞ ፈቂር አይደለም እሱ የሲፋ ነው ሰይፍ እሱ ሲፋ ነው ባህሪ ነው እንጂ ከፊዕል የተያዘ አይደለም። ከፊዕል የተያዘ ነው የምንፈልገው ከቃል የተያዘ ከግስ የተያዘ ከፊዕል የተያዘ ይሄ ሲፋ ነው ሲፋ ነው ፈቂር የሚለው ሲፋ ነው እሺ ያላ ያላ ያላ ያላ አሊም ብለሻል ቀዲር አዎ ሌላ እሺ ልለፍ ደግሞ እስቲ ፈዓል በሚለው ፈዓል ፈዓል ፈዓል ፈዓል በሚለው ፈዓል ፈዓል መሀለኛውን አጠንክሩ። ሻሪፍ ሸራብ ብዬ ነበር። ስቲል ኢልሃም ጡን በጣም ከዋሸ ምን ይባላል? ከዛብ ማሻአላ ገፋር አመጣችሁት፣ አመጣችሁት፣ አመጣችሁት። ይሄው እኮ ነው ሹፌሩ ነው ከሹፌሩ ነው። በዚህ ሹፌሩ እኮ መንገድ ካሳየ ተፋፋሪ አይጠፋም። እሺ ገፋር ማሻአላ እሺ አሁን ደግሞ አሁን ደግሞ አሁን ደግሞ እሺ ፈኢል በሚለው ፈኢል ፈኢል ፈኢል ፈኢል ፈዒል በሚለው ፈኢል በሚለው አንተ ፈዒል ፈዒል ፈዒል ፈዒል በሚለው ምሳሌ ያላ ፈዒል ኧረ ኧረ ፈሪህ ትክክል ትክ አይደረሰ ማለት ነው ፈሪህ ትክክል ፈሪህ አይደለማ አንዷን አይ አጥፋ መስጂድ ወደ ቀልቅ ማሻአላ ኡሙ ይስራ ቀልቅ በጣም የሰጋ ማለት ነው። ፈሪህ ስንጥብጥብ ያለ ማለት ነው። አንዷን ኢ አንዷን አይ አጥፋት ቀልቃው ሌላ ሌላ ንጉስ ማለት ምንድን ነው? እስቲ ብዙ ነገር ያለው ማለት እኮ ነው። አዎ ንጉስ ማለት ምንድን ነው? ያላ እየጠበቅኩ ነው። አይኔ መልክ ማሻአላ ይበቃናል፣ ይበቃናል። አምስተኛው አምስተኛው ደግሞ ድካ የደረሰ ለመሆኑ መግለጫ እሽ መልከሽ ግካ የደረሰ ለመሆኑ መግለጫ ሚፍዓል ነው። ሚፍዓል ሚፍዓል ያላ ሚፍዓል አምጡ ሚፍዓል ከሚለው ሚፍታህ ማሻአላ ሚፍታህ ቁልፍ ማለት ነው። ሌላ ሚፍታህ የቁልፊቱን እንኳን ጥርሱ ስጥ ቆሞ ይስራ ዱብ አላህ ይስጥሽ። ሚፍታህ እሺ ይበቃኛል ይበቃኛል ጠጋው በቃ ብያቸዋለሁ። ተዋባ ሁን ነው እንደምታመጣው ሊማሊሞ ተዋብ እኮ ፈዓል ከዛብ ጋር ነው። እሺ ተዋብ የሚገባው ከዛብ ጋር ነው። ከዛብ የሚለው ጋር ቀዋል የሚለው ጋር ተዋብ የዛ ክፍላሽ ለማንኛውም ሚስባህ አመጣ ሚስባህ ይገባል። እሺ ማሻአላ ለማንኛውም ይሄ ሰይፍ ነልቀላ ሲባ መስጂድ ወጀሌ ተምራችሁት ነበር። ስለዚህ እሙ ይሳን አላስታውስም። አላ ኩሊ ሐል እንሂድ ወደ ቁርአን ተፍሲሩ ወደ ቁርአን ተፍሲሩ እንሂድ። ምን ይላል ላ የስአሙ ልኢንሳኑ የሰው ልጅ የሰው ልጅ አይሰለችም አይታክትም አዳምጡ የሰው ልጅ አይሰለችም አይታክትም ይቺን እጠይቃለሁ ሁለት ከሚጠየቁት አንዱ የመጀመሪያው እቺ ነች እሺ እጠይቃለሁ በኋላ እጠይቃለሁ ዶብ ታረጉልኛላችሁ እጠይቃለሁ እያልኩ ነው ላ የስጣሙ ልኢንሳኑ የሰው ልጅ አይታክትም፣ አይሰለችም። ሚን ዱዓኢል ኸይሪ ገንዘብን ከመጠየቅ ሀብትን ከመጠየቅ ዱዓ እዚህ ላይ መጠየቅ ነው። ሁሌ ነቢ ስ ሰለም ምንድን ነው ያሉት? አንድ አንድ ሸለቆ ወርቅ ቢሰጠው ሌላ ይደገምልኝ ይላል። ሸለቆ እኮ ነው፣ ቫሊ ማለት እኮ ነው። ሰለላሁ ዐለይሂ አይሰለችም። ወኢን መሰሁ ሸሩ ክፉ ነገር ሲነካው ሲጨብጠው ክፉ ነገር ሲነካው ሲጨብጠው ሲደርስበት ደግሞ ፈየኡሱን ተስፋ ቆራጭ ነው። እጅግ ተስፋ ቆራጭ ቀኑጡን ጨለምተኛ ነው። ተስፋ የማይታየው ማለት ነው። ወለኢን አዘቅናሁ ብናቀምሰው ደግሞ ረሕመተን ሚና ከኛ የሆነ እዝነትን ሚን ባዕድ በራ አመሰትሁ ከጨበጠችው በራ ጉዳት በራ ጉዳት ለየቁለነ ይላል ሀዛ ይህ ለኔ ነው በእውቀት ያገኘሁት ማለት ነው። ይህ እኔ በእውቀት ያገኘሁት ነው። እኔ ነኝ እኮ ስራ ይጠይቃል፣ ችሎታ ይጠይቃል፣ የምላስ ቅልጥፍና ይጠይቃል ይላል። <laughs> ስንትና ስንት ጮሌ ተናጋሪ ያለ ምስኪን፣ ስንትና ስንት ደግሞ አለ ከገጠር መጥቶ L shape ቤት ሰራው ይላል። L ምን እንደሆነች አያውቅም ፊደሏ። እንደዚህ ደግሞ አለ። አሊፍ ቆመች ተኛ ስማክ ሞባይሉን save እንኳን ለማድረግ ማቅ ለሰው ሰጥቶ save አድርጉልኝ የሚል ደግሞ ስንት ቱጃር አለ። ደግሞ ስንት አርዳ ቅስመቱ አላህ ፊትና ነች ለያቁለና ለየቁለነ ይላል አለ هذا لي ይላል ይማ የኔ ነው በስራዬ በችሎታ ያመጣሁት ወማ አዙኑ ሰዓተ ሰዓቲቱንም አልጠረጥርም ቃኢመተን ሰዓቲቱ ቅያማ ትቆማለች ብዬ አልጠረጥርም ይላል የሰራው ፎቅ የሀብቱ ብዛት ለክብደት ዳርጎት ወለኢን ሩጅዕቱ ኢላ ረቢ ወደ ጌታዬ ደግሞ ከተመለስኩ ኢነ ሊ ዒንደሁ ለልሑስና ለእኔ እርሱ ዘንድ መልካሚቱ አለችልኝ። እዚህ የተከበርኩት መከበር ስላለብኝ ነው። እዛም እንደኔ ያለው አይዋረድም። ምርጥ ምንዳ ሽልማት ይጠብቀኛል ይላል። ይሄ ራሱ ክህደት ነው። ኢነ ለየቁልና ሀዛ ሊ ከስጦታዬ ነው ያመጣሁት አይባልም። አላህ የሰጠኝ ነው ነው የሚባለው። ቂያማ አትቆምም ማለት ክህደት ነው። ብትቆም እንኳ እንደኔ ያለው ሲፈጥረው መከበር የሚገባው ነው ና سبحان ፈላ ኑነቢአና አለ ነባዕ ከሚል የተያዘው ፈላ ኑነቢአና ለዚነ ከፈሩ እነኛ የካዱ ሰዎችን እነግራቸዋለን ቢማ አሚሉ የሰሩትን ስራ እንነግራቸዋለን ዘርዝረን ወለኑዚቀነሁም እናቀምሳቸዋለንም ሚን አዛቢን ገሊው ከባድ ከሆነ ቅጣት ይላል። ገሊው ማለት ከባድ ቅጣት ነው ይሄው ከዛን ወኢዛ አንዓምና አለል ኢንሳን አለል ኢንሳን ካፍር በሰው ልጅ ላይ ያበለጸግን ጊዜ አንዓምና ያበለጸግን ጊዜ አዕረበ ይርቃል አላህን ከማመስገን ወነአ ቢጃኒቢሂ አዕረበ ራቀ ነው ወነአ ቢጃኒቢሂ ነአም ራቀ ነው ቢጃኒቢሂ ጎኑን የኩራት መግለጫ እንዴት ነው? እጅን ሽምጥ ላይ አድርጎ በተለይ የሴቶች መገለጫ ነው እህሳ ብለው ማለት ነው። እናንተ ታውቁታላችሁ። እና እንደዚህ ሽምጣቸውን ይዘው እንዲህ በጎን ሲያዩ ማለት ነው። ይሄ የኩራት መገለጫ ነው። ወና አቢጃኒ ይሄ በጎኑ እንዲህ ርቃ የጎሪጥ ያህል በጎን ነው የሚያየው። ይሄ የኩራት መገለጫ ነው። በጎኑ ይርቃል። አረባ ማለት አዕረበ ከመስማት ልብ ከመስጠት መራቅ ነው። ነአ ደግሞ በአካሉ ነው። ወነአ ቢጃኒቢሂ በጎኑ ማለት እንደዚህ ጎኑን አጥፎ በጎኑ ይርቃል። ከዛ ያፈነግጣል። ከምኑ ያፈነግጣል? አላህን ግን ያፈነግጣል። አዕረበ ይሄ ነው ኢዕራብ፣ ማፈንገጥ መራቅ ነው። ነአ ቢጃኒቢሂ ደግሞ በአካሉ መግለጽ ሲገልጸው ነው። በጎኑም ይርቃል። አንድ አንድ ነገርን ይከጅላል ምን አልከኝ ብሎ ነው ጆሮውን የሚሰጠው ይሄ ግን ይርቃል አለ ወኢዛ መሰሁ ሸሩ ክፉ ነገር ሲጨብጠው ደግሞ ፈዙ ዱዓኢን አሪድን አለ አሪድ ማለት ጠዊል ማለት ነው ረጅም የረጅም ውትወታ የረጅም ልመና ባልተቤት ይሆናል አጀባ قل ብለህ በላቸው። أرأيتم እስኪ ንገሩ። قل أرأيتم እስኪ ንገሩ። إن كان من عند الله إن كان من عند الله ይሄ ቁርአን እውነት ከአላህ ዘንድ ሆኖ ثم كفرتم به ከዛም እናንተ በቁርአኑ ብትክዱ من أضل ማን የበለጠ የጠመመ አለ ሚመን ሁወ ፊ ሽቃቂን በዒድ ከዚያ እሱ ፊ ሽቃቂን በዒድ አለ ሩቅ ልዩነት አለ። ሽቃቅ ማለት ልዩነት ነው። በዒድ ማለት የራቀ ማለት ነው። የራቀ ልዩነት ውስጥ ከሆነ ሰው የበለጠ ማንጠማማ አለ ይላል። ምን ማለት ነው ይሄ? ነብዩ ሰለላሁ ዐለይሂ ወሰለም ካሉበት ፖዚሽን ካሉበት ቦታ ሩቅ የሆነ ልዩነት ውስጥ ያለ ሰው ይሄ ጠማማ ሰው ነው። መጣፋል ማን ከዚህ ሰው የበለጠ ጠማማ አለ? ሚመን ሁወ ፊ ሽቃቅ እንዳይደላ ሽቃቅ ማለት ቃሉ እዩ ቃሉ ሸቀ ማለት ከፈለ ነው። ሸቀ ይባላል። ሸቀ ከፈለ ነው። ከዚያ ሁለት ቦታ ተከፍሎ አንደኛው ለአንደኛው ሽቃቅ ይባላል። ጎራ ከለየ ማለት ነው። እዚህ ማዶ፣ እዛ ማዶ። ስለዚህ የራቀ ልዩነት ላይ ካለ ሰው የበለጠ ማንጠማማ አለ ይላል። ከዛን አላህ የካዱ ሰዎችን ከቁርአን የራቁ ሰዎችን በወዲያኛው ጎራ ያሉ ሰዎችን ምን ይላል? ሰኑሪህም እችን ጥያቄ እችን ጠይቃቸዋለሁ ሰኑሪህምን እጠይቃቸዋለሁ ሰኑሪህም እጠይቃለሁ እጠይቃለሁ ሰኑሪህም እጠይቃለሁ ሰኑሪህም አያቲና ተአምራ ተአምራታችንን ተአምራት ተአምራታችንን ተአምራት ተአምራታችንን ወይንም ተአምሮቻችንን ወይንም ተአምራታችንን سنريهم እናሳያቸዋለን آياتنا ተአምራታችንን في الآفاق በአድማሶች horizons ማለት ነው በዚህ በ space ውስጥ በ horizon ተአምራታችንን እናሳያቸዋለን ይላል በጠፈር ላይ ወደ ጠፈር የሚጓዙ ሰዎች የሚያዩት አጃኢብ ነገር አለ የሚገርም ነገር ያያል የአላህን አንድነት እንዲመሰክር እውነት ይሄንን universe በዚህ በተሳካ organization የሰራው አካል የሰራው አካል እሱ ሊመለክ ይገባል የሚያስብል ማለት ነው። ሰኑሪህም አያቲና ፊል ያለ ፊል ማለት በአድማሶች በአድማሶች ሰኑሪህም እናሳያቸዋለን አያቲና ተአምራታችንን ተአምራት ተአምር ተአምራታችንን እናሳያቸዋለን ፊል አፋቂ በአድማሶች ውስጥ ወፊ አንፉሲህም በነፍሶቻቸው ውስጥ ወደ ራሳቸው ዞር ብለው አፈጣጠራቸውን ሲያዩ ተአምር ያያሉ ይሄን እናሳያቸዋለን ሐት የተበየነ ለሁም እስኪገለጽላቸው ድረስ ሀታ የተበየነ ለሁም እስኪገለጽላቸው ድረስ አነሁ ልሐቁ ይህ ወደ እነሱ የተላለፈው መልእክታችን ቁርአን እውነት መሆኑ አነሁ ልሐቁ እውነት መሆኑ እስኪገለጽላቸው ድረስ አወለም የክፊ ቢረቢከ በጌታ በቂ አይደለም እንዴ አወለም የክፊ ቢረቢከ ኤ ረቡከ ማለት ነው። ጌታህ በቂ አይደለም ወይ? አይበቃም? አነሁ አላ ኩል ሸይን ሸሂድ እሱ አላህ በሁሉ ነገር ላይ መስካሪ መሆኑ አይበቃም እንዴ? ቁርአንን እኔ ነኝ ያወረድኩት። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲ ወሊየተዘከር ኡሉል አልባብ ብሏል። በቃ አላህ መስከሩ አይበቃም ነበር ግን አላህ ከኔ ዘንድ ነው ያወረድኩት የሚለው እንኳ ካልበቃቸው ይሄ በቃ ነበር። ካልበቃቸው ግን ተአምራት እናሳያቸዋለን። ያ ቁርአን ላይ የተጠቀሰ በአይናቸው የሚያዩት አወለም የክፊ ቢረብከ ጌታ በቂ አይደለም ወይ ማለት ነው። አወለም የክፊ ቢረብከ ረቡከ አነሁ አላ ኩል ሸይን ሸሂድ፣ እሱ በማናቸውም ነገር ላይ መስካሪ መሆኑ አይበቃም? ይበቃል። አላ አዋጅ ኢነሁም ፊ ሚርየቲን ሚልቃ ሊቃኢ ረቢሂም እነርሱ ጌታቸውን ከመገናኘት በጥርጣሪ ውስጥ ናቸው። አላ አዋጅ ስሙ ኢነሁ ቢኩል ሸይን ሙሒጥ እሱ አላህ በሁሉ ነገር ከባቢ ነው ይላል። በሁሉ ነገር ከባቢ ነው። ከባቢ encompassing everything። ሸኹን ጥያቄ ሁለት ጥያቄ ነው ያለን። አንደኛ አንደኛው لا يسأم الإنسان من دعاء الخير وإذا مسه الشر فيئوس قنوط የምትለዋል